ምዕራፍ 16 አባ መዝገበ ሥላሴ ሰው ሲያነጋግሩ ወይም ሲጸልዩ ካልሆነ በስተቀር በሌላ ጊዜ በፍጥነት በስራቸው ይጠመዳሉ። ታዲያ ለየት የሚያደርጋቸው በስራ ላይ እያሉ ያለማቋረጥ ያዜማሉ። ብዙ ጊዜ የሚያዜሙት የአባ ጊዮርጊስ ዘጋስጫ ድርሰት የሆነውን ሰዓታት የሚባለውን ነው። ሌላ ጊዜ ውዳሴ ማርያምና ሌሎች የማላውቃቸውን የማህሌት ዜማዎችን ያዜማሉ። ድምፃቸው ቀጠን ያለና የሆነ ጉልበት ያለው ማራኪ ነው። በደን ግርማ በተከበበው ቤተ ክርስቲያን ከወፎች ዝማሬና አልፎ አልፎ እንደ ማጀቢያ ከሚደመጠው የጦጣዎች ድምፅ ጋር የአባ ዜማ ልብን ያሸፍታል። በተመስጦ ዝም ብዬ ሳዳምጥ ቆይቼ ድንገት እንደ መባነን አልኩና አባታችን የመጣሁበትን ረሳሁት እኮ በስተ ምዕራብ ልሂድና ናሙና ይዤ ልምጣ እንጂ አልኳቸው። በልኮ ስራ አይደል ሂድ አሉና ተመልሰው አቀርቅረው ስራቸውንና ማዜማቸውን ቀጠሉ። እንደተለመደው ወደ ምዕራብ አቅጣጫ ሄድኩና ጥንታዊውን የድንጋይ ካብ ዘልዬ ወደ ደኑ አንድ 30 ሜትር አካባቢ ገባ ብዬ በቦርሳ ያነገጥኩትን ዘመናዊ የእይታ መሳሪያ ወጣው። ወደ ምስጢራዊው የሰሜን አቅጣጫ ከመሄዴ በፊት በሰላማዊው የምዕራብ አቅጣጫ መሳሪያውን ለመሞከር ፈልጌ ነው። ፕሮፌሰር ኮሊን በነገሩኝ መሰረት መሳሪያውን መሬት ላይ አደላድዬ ያስቀመጥኩና የድምፅ ሞገድ መልቀቂያና መቀበያውን አንቴና ወደ ላይ መዘዝኩ። የጨረር ማስተላለፊያ የሌንሱን መስኮትም ከፈትኩና የማስነሻ ቁልፉን ተጫንኩ። ቀይ መብራት ሲበራ ልክ የቢምቢ ድምፅ አይነት ሲጥ የሚል ድምፅ ያሰማ ጀመር። የድምፅ ሞገድ እየለቀቀ መሆኑ ነው። ከአንድ 15 ሴኮንዶች በኋላ አረንጓዴ መብራት ሲበራ መነጽር መሳዩን ነገር ከአይኖቼ ላይ አደረግኩኝ። መጀመሪያ ላይ ከተለመደውና ከማውቀው የዛፎች ቅርጽና ቀለም በስተቀር ምንም አዲስ ነገር የለም። ቀስ እያልኩ ማራቂያውንና ማቅረቢያውን እየነካካው ስመለከት ግን በራሪ ነፍሳትን ማየት ቻልኩ። መነጽሩን አውልቄ ሳይ አይታዩም፣ መልሼ ሳደርገው ግን ይታያሉ። አስደሳች ከመሆናቸው በስተቀር አስፈሪ ወይም አስቀያሚ አልነበሩም። ብቻ ብዙም የሚያስደንቅ ነገር አላየውም። የሆነ ሆኖ ግን መሳሪያው በትክክል የምፈልገውና የተደበቀውን ምስጢር ሊገልጽልኝ እንደሚችል ሳስብ ደስታዬ ወሰን አጣ። ትንሽ ቆይቼ ግን ማየቱንስ ልይሺ ግን በሕይወት የአደጋ ላለመኖሩስ ምን ዋስትና አለኝ አልኩና ፍርሃት መልሶ ወረረኝ። በተቀደሰው በዚህ ቦታ ሰዎች ምሕረትን ተስፋ አድርገው ፈጣሪን ከሚማጸኑበት ስፍራ መቼም መክሰፍት አይወርድብኝም አልኩ። መልሶ ህሊናዬ ደግሞ እንዴ ድፍረትህ ገደብ ሲያልፍስ ድፍረቴ ጉዳት አያመጣ በቃ ተራጉጉት ነው አልኩ በማስተዛዘን እንዲህ ህሊናዬን ለሁለት አቧድኜ ሳሟግት ቆየሁና ለማንኛውም ክህደት የሚሆን ጉጉት ድፍረት የሚሆን ስህተት አንዴ ጀምሬዋለሁ አሜሪካ ድረስ እንደ ደፋር መሳሪያ አስመጥቼ ሳበቃ አሁን መፍራት ምን ይባላል ብዬ መሳሪያውን አንስቼ ወደ ድንጋዩ ካብ ተመለስኩና እንደገና ታጥፌ ወደ ሰሜን አቅጣጫ ዞርኩ። የሰሜኑን አቅጣጫ እንደያዝኩ ወደፊት ተራመርኩና የአፈር ናሙና የወሰድኩበት አካባቢ ስደርስ መሳሪያውን አስቀመጥኩ። ትንፋሼን ሰብስቤ በፍጥነት መሳሪያውን ለስራ ዝግጁ አደረግኩ። መጀመሪያ ቀይ መብራት፣ ከዚያ ድምፅ፣ ከዚያ ቀጥሎ አረንጓዴ መብራት ሲበራ የልቤ ምቱ ጨምሮ የሸሚዜ ኪስ ድረስ ብድግ ብድግ ያደርገው ጀመር። እየተንቀጠቀጥኩ መነጽሩን አነሳውና ፊት ለፊት ለማየት ከዓይኖቼ ላይ አደረግኩ። wow አልኩ ሳላስበው። የተባዘተ ጥጥ የሚመስልና በእጅ ቢዳስሱት እንደ ግድግዳ የሚዳሰስ የመሰለ ጉም ወይም ጭጋግ ደኑን ሞልቶታል። የሚጉመለመለው ጉም አይቼ ሳልጠግበው ግን እንዴት አልኩና መነጽሩን አውልቄ በአይኔ ሳይ ምንም የለም። ግራ ተጋባሁና እንደገና መነጽሩን አይኔ ላይ አድርጌ ሳይ ደነገጥኩ። ለምን ድቅድቅ ጨለማ ሆነ እኮ አልኩኝ። በፍጥነት መነጽሩን አውልቄ ወደ መሳሪያው ስመለከት አረንጓዴው መብራት ጠፍቷል። አይደረግም አልኩና መሳሪያውን ሁሉንም ቁልፎች አጠፋፍቼ እንደገና አስነስቼ ለመሞከር ፈለግኩ። የሆነ እል ያዘኝ መሰለኝ። እንደተለመደው አንቴናውን መዝዤ የሌንሱን መስኮት ከፍቼ ማስነሻ ቁልፉን ተጫንኩ። ቀይ መብራት የለ፣ ድምፅ የለ፣ በቃ መሳሪያው ስራ አቁሟል። መሬት ላይ እንደተንበረከኩ ቀና አልኩና ሁለት እጆቼን ወገቤ ላይ አድርጌ ከንፈሬን ነክሼ ወደ ደኑ አፈጠጥኩ። የገረመኝ ነገር ጭራሽ ፍርሃቴ መጥፋቱ ነው። ድንገት ብድግ አልኩና ወደፊት በወኔ ልራመድ ስል ከኋላዬ ከትከሻዬ ላይ የሆነ ነገር ነካ አደረገኝ። ዞር ብዬ ለማየት ስሞክር ሰማይ ምድሩ ዞረብኝና መሬት ላይ ዝልፍልፍ ብዬ ወደቅኩ። ከቆይታ በኋላ ልክ በሙሉ ረፍት ድብን ብሎ ተኝቶ እንደነቃ ሰው ብንና አልኩ። የስቃይም ሆነ የቅዠት ቆይታ አልነበረም። በቃ ሰላማዊ እንቅልፍ ላይ የቆየው ያክል ተሰማኝና ተንጠራርቼ አካባቢን ስቃኝ ከአባ መዝገበ ስላሴ ዕቃ ቤት ከጎናቸው ተጋድሜ ያለው። እርሳቸው ግን አሁንም ከጡም ዜማቸው ጋር ስራቸውን እየሰሩ ነው። የተመካውበት መሳሪያም ካነገትኩበት ሻንጣ ጋር ምርኮ ሆኖ ጥግ ላይ ተቀምጧል። የፈጣሪ አለህ አልኩ ሳላስበው። ነቃህ እንዴ አሉ አባ በሙሉ ፈገግታ ወደ እኔ ዞር ብለው። ምንድን የሆንኩት አልኳቸው። የሆንከውንማ አንተ ታውቃለህ እንጂ ልጄ። እንዴት እርሶ ዘንድ መጣው? ማንስ አመጣኝ? ፈገግ ብለው አዩኝና ስራቸውን ከዜማቸው ጋር ቀጠሉ። ከማን ሞፈክፌ ጋር ምን አዳረቀኝ ያሉ መሰለኝ። ተመስገን። በማስተኛት ማሳለፋቸውም ጥሩ ነው። ሌላም ቅጣት ሊኖር ይችል ነበር አልኩኝ ለራሴ። ከዚህ በኋላ የዚህን ታላቅ ደን ምስጢር በራሴ ጥበብና እውቀት ኃይልና ድፍረት ልመረምረው እንደማልችል አመንኩ። ምስጢሩን ምስጢር አድርጌ ትቼው ለመመለስ ግን የሚታሰብ አይሆንም። ለማንኛውም የዚህ ምስጢር መክፈቻ ቁልፍ ያለው ከአባ መዝገበ ስላሴ እጅ ብቻ እንደሆነ ተረዳው። ቀደም ብዬ እርሳቸውን አለመጠየቄና አለማማከሬ ትልቅ ስህተት መሆኑ ሲገለጽልኝ የመክፈቻውን ቁልፍ አርቄ እንደቀበርኩት ገባኝና በጣም ተጸጸትኩ። የሆነ ሆኖ አይኔን በጨዋ ጥቤ ሁሉንም ነገር ግልጽልጽ አድርጌ ነግሬያቸው እርሳቸውን መለማመጥ እንደሚገባኝ አመንኩ። ከተጋደምኩበት ቀና ብዬ ቁጭ አልኩና አባ ምን ተአምርና ምስጢር ነው ከዚህ ደን ውስጥ ያለው አልኳቸው። እንዲህ በቀላሉ የምትረዳውና የምትመረምረው ነገር እንዳልሆነ የተረዳ ይመስለኛል አሉ አባታችን። ስለ ድፍረቴ ይቅርታ አድርጉልኝ። ከመጀመሪያውም ጀምሮ በሳይንስ አግባብ የምፈታው ተራ የተፈጥሮ ክስተት መስሎኝ ብዙ ሞከርኩ። አሁን ግን ከአቅሜ በላይ እንደሆነ አምኛለሁ አልኳቸው። ከአቅም በላይ የሆኑ ነገሮች ሲያጋጥሙ አምኖ መቀበል ብልህነት ነው። ይሁንና አንተ ግን የዘገየህ ይመስለኛል አሉ። አዎን አባ፣ ከዚህ በኋላ የምሞክረው የሳይንስ መላምት የለኝም። ይሁን እንጂ ምስጢሩን ሳላውቀው ብቀር ግን ልቦናዬ ሰላም፣ አእምሮዬም እረፍት ያጣል። አልኳቸው። በልምምጥ መልክ እረዳለሁ። ሁሉም ሰው ምስጢር የመሰለውን ነገር የማወቅ ጉጉት አለው አሉ። ስራቸውን ጨርሶ የማቋረጥ ፍላጎት ያላቸው አይመስልም። ችግሬን የተረዱልኝ መሰለኝና ተስፋ አደረግኩ። አባ ታዲያ የዚህ ደን ምስጢር ምንድን ነው? አልኳቸው። ቦታው የተቀደሰ የእግዚአብሔር ክብር መገለጫ የሆነ የአምልኮ ስፍራ መሆኑን ካመንክ ሌላው ነገር ቢቀርብህ ምን አለ አሉ። አባታችን ለዚህ የከበረ ምስጢር ተካፋይ ለመሆን የሚያበቃ እምነትና ንጽህና እንደሌለኝ ያውቃለሁ። ይሁንና እንዲህ በቀላሉ እርግፍ አድርጌ የምትወው አይመስለኝም አልኩና ተነስቼ እግራቸው ስር ተደፋሁና አባ በፈጣሪው ትጆታለሁ ይንገሩኝ አልኳቸው። እረ በፈጠረ ተነስ፣ ምን ነው ልጄ ምን አደረግኩህ አሉ። በእጃቸው ጭንቅላቴን ይዘው እንድነሳ እየገፉ ተነሳሁና ቁሜ ለምን ነግረው አያሳርፉኝም አልኩ በምሬት። ልጄ እኔ የቤተ ክርስቲያኑ ዕቃ ቤት ጠባቂ የሆንኩ ተራ መነኩሴ ነኝ። ወደዚህ ምስጢር ዘልቄ መናገርና የማስረዳቱ እውቀቱም ስልጣኑም የለኝም አሉ ፈርጠም ብለው። ከመጀመሪያውም ጀምሮ ሁሉንም ያውቃሉ። ከወደኩበት አንስተው ያመጡኝ ምን እንደሆንኩም የሚያውቁት እርሶ ብቻ ኖት። ባለመንገሩ አላዝንቦትም አልኳቸው። እንደተለመደው አቀርቅረው ስራቸውን ለመጀመር ሲዘጋጁ አባ ይወቁት የዚህን ደን ምስጢር እስካላወቅኩ ድረስ ከዚህ ቦታ አልሄድም አልኳቸውና ተኝቼበት ከነበረው ቦታ ላይ ሄጄ በጀርባ የተኛው። እንዴ ስራህስ፣ ኑሮ፣ ትዳርህስ ልጄ አሉ ደንገጥ ብለው። ብሄድም ስራውን በአግባቡ ስለማልሰራው ኑሮውንም በሰላም ስለማልኖረው ምንም ለውጥ አያመጣም አልኳቸው። የሀገሬው ሰውም ቢሆን ከዚህ መሰንበትህን የሚፈቅዱ አይመስለኝም አሉ። ከቤተ መንግስትም ከቤተ ክህነትም እዚህ ደን ውስጥ ምርምር እንዳደርግ ፍቃድ ስላለኝ እርሱ አያሳስበኝም አልኩና ተገላብጬ በጎኔ እግሬን እጥፍ አድርጌ ተደላድዬ ተኛው። እርሳቸውም ከተለመደው ዜማቸው ጋር ስራቸውን ቀጠሉ። ከቀኑ ዘጠኝ ሰዓት አካባቢ ስራቸውን አቋርጠው ተነሱና እንደ መንጠራራት ብለው የጸሎት መጽሐፋቸውን አንስተው ወደ ውጭ ወጡና ወደ ምስራቅ አቅጣጫ ወደ ቤተልሔሙ ሄዱ። ትንሽ ቆይቼ በቀስታ እርሳቸው ወደ ሄዱበት አቅጣጫ ሄድኩና ምን እንደሚሰሩ ለማየት ሞከርኩ። ከቤተልሔሙ ጥግ ፊታቸውን ወደ ቤተ ክርስቲያኗ አዙረው ቆመው ጸሎት በማድረግ ላይ መሆናቸውን ሳይ ቀስ ብዬ የተመለስኩና ከዕቃ ቤቱ በር ላይ ተቀምጬ የዛፎቹን ግርማ ከወፎቹ ዝማሬ ጋር በተመስጦ መመልከት ያዝኩ። ምን ያክል ቀን ነው ግን ምቆየው? አልኩ ለራሴ። በቃ ምስጢሩን መፍታት ካልቻልኩ ለምን ትቼው አልሄድም ብዬ ሳስብ በፍጹም ልቦና የማይቀበለው መሆኑን ተረዳው። ወይ ፈጣሪዬ አልኩና በሁለት እጆቼ ራሴን ሸፍኜ ተቀመጥኩ። ከቆይታ በኋላ የሰው ኮቴ የሰማው መሰለኝና አይኔን ገልጬ ሳይ አባ ጸሎታቸውን ጨርሰው እየመጡ ነው። የእኔ ልጅ እንግዲህ እኔ ዘንድ ላቀርብልህ የምችለው የጣመ የላመ ነገር የለም፣ ያለውን እንስራና እንቅመስ አሉኝ። እንደ እውነቱ ከሆነ የምግብ ፍላጎቴ ጨርሶ ጠፍቷል። አባ እሳቱን በደንብ አቀጣጥለው አሮጌ ብረት ድስት ጣዱና እስከ ግማሹ ውሃ ሞሉ። ትንሽ ሲፈላ በርበሬና ጨው ጨምረው አማሰሉትና ወደ ላይኛው ክፍላቸው ሂደው የደረቀ እንጀራ ወይም ድርቆሽ አመጡ። ውሃው ፈልቶ ሲያጥር ድርቆሹን ጨመሩና ከላዩ ላይ የተደቆሰ ተልባ ነስነስ አድርገው ፍርፍር ሰሩ። ከዚያም እድሜ በተጫነው ሰቤት ገለበጡና እጄን እንድታጠብ ውሃ ሰጡኝ። ጸሎተ ማዕድ አድርገው ሲያበቁ እንግዲህ ባይጥምህም ብላ የሰው ልጅ በዚህ ዓለም ቆሞ የሚሄደው በእህልና ውሃ ነውና አሉና ትንሽ አንስተው ቀመሱ። እኔም እጄን ሰድጄ በትንሹ ቀመስኩት። በጣም ይገርማል። እጅግ ጣፋጭ ምግብ ነው። ምንድን ነው ነገሩ? እርቦኛል ማለት ነው። ከቤቴ በቅቤ ወይም በዘይትና በሽንኩርት የሚከሸነው ፍርፍር እንደዚህ የጣመኝ መሆኑን አላስታውስም አልኩ ለራሴ። ምሳችንን በዚህ ሁኔታ በልተን የተሰራውን ስላልጨረስ ነው ለራት አስቀምጠን አባም ወደ ስራቸው እኔም ወደ ዝምታ የተመለስን። 11 ሰዓት አካባቢ አባ ከስራቸው ተነሱና ሁለት ቢጫ ጀሪካናቸውን ይዘው ውሃ ለመቅዳት ሲዘጋጁ አባ የውሃ ምንጩ ያለበትን ቦታ ለምን አያመለክቱኝምና እኔ አልቀደውም አልኳቸው። ግድ የለም የዘውትር ተግባሬ በመሆኑ አይከብደኝም፣ አንተ ደግሞ እንግዳ ነህ አሉ። እዚህ ዝም ብዬ ከምቀመጥ ለእኔም መንቀሳቀሻ ይሆነኛል አልኳቸው። ደግ ነው፣ ባይሆን አብረን እንሂድ አሉ። ከቤተ ክርስቲያኑ ደን ድንበር በስተ ሰሜን ምስራቅ ላይ ከምትፈልቅ ምንጭ እያንዳንዳቸው አምስት አምስት ሊትር በሚይዙ ጀሪካኖች ውሃ ቀርተን ስንጨርስ ወደ ቤተ ክርስቲያኑ ከመመለሳችን በፊት አባ ከዳገቱ ጥግ ቁጭ ብለ ቆየኝ፣ መንደር ደርሼ እመጣለሁ ብለውኝ ሄዱ። ምናልባት የቤተ ክርስቲያኑ አስተዳዳሪ መጥተው ከሆነ ወይም ለገበዙ እዚህ መኖሬ ለመንገር ይሆናል ብዬ ገመትኩ። ቢናገሩም ኃላፊነታቸው ስለሆነ ወዲህም ፍቃድ ስላለኝ አላሳሰበኝም። ግምቴ ስህተት መሆኑን ያወቅኩት ወደ 12 ሰዓት አካባቢ ሁለት ልጆች እንጀራና ወጥ ይዘው ሲመጡ ነው። አባ ወደ መንደር ሄዱት ለእኔ የሚሆን ምግብ ከምዕመናን ልጆቻቸው ለመጠየቅ ነበር። በእርሳቸው ግምት የቀኑን ፍርፍር የወደድኩት አልመሰላቸውም። አባ ለምን እርሶም ተቸግረው ሰውን ያስቸግራሉ? እኔ እኮ የቀኑ ምግብ በጣም ጣፍጦኛል አልኳቸው። አይ የመነኩሴ ምግብ ምኑ ይጥማል ብለህ ነው? ደግሞስ ልጆቼ እኮ ገበሬ ናቸው፣ ምን ይቸግራቸው ብለህ አሉ። በዚህ ሁኔታ ማታ ራታችንን እንጀራ በሚጣፍጥ ክክ ወጥ በላን። አመስግነን ስናበቃ አባ ከእቃ ቤቱ የላይኛው ደርብ ሳር የተጎዘጎዘበት በረንዳ ላይ አንድ አሮጌ ምንጣፍ ዘረጉና እዛ ላይ እንድተኛ አሳዩኝ። የእርሳቸው መኝታ ወደ ቤተ ክርስቲያኑ መግቢያ መንገድና ቤተ ክርስቲያኑን ከሚያሳየው ማዕዘን ላይ ነው። ከታች ያለውን ዕቃ ቦታ ካስያዙ በኋላ የዕቃ ቤቱን ቆልፈው ወደ መኝታቸው አመሩ። እኔም ከምንጣፉ ላይ የመኝታ ከረጢቴን ዘረጋው። የጽረተ ባይ ፍሊት አካባቢውን ከረጨው በኋላ ቁጭ ብዬ የሚያደርጉትን ነገር በጥሞና መከታተል ያዝኩ። አባ እንደኔው መኝታቸውን አረጋግፈው ካነጠፉ በኋላ ጋቢያቸውን በትምህርተ መስቀል አጣፍተው ለብሰው የዕቃ ቤቱን ግድግዳ ተደግፈው ፊታቸውን ወደ ቤተ ክርስቲያኑ አዙረው ቆሙ። ለጸሎት መዘጋጀታቸው ነው። በለሆሳስ ለረጅም ጸሎት ሲያደርጉ ከቆዩ በኋላ መቁጠሪያቸውን አውጥተው በእርጋታ እየቆጠሩ ጸሎታቸውን አሁንም በለሆሳስ ቀጠሉ። ቆይተው ደግሞ በዜማ ይሉት ገቡ። የድምፃቸው ማማር ከእርጋታቸው ጋር ተዳምሮ እኒህ ሰው እንደ ወፍ ለዝማሬ የተፈጠሩ ናቸው። አልኩ። የእርሳቸውን ዜማ መስማት በዚያ ግርማው በሚያስፈራ ጨለማ ልዩ ስሜት ውስጥ ይከታል። ከምሽቱ አራት ሰዓት አካባቢ ጸሎታቸውን ጨርሰው መኝታቸው ላይ ጋደም አሉ። እኔም ለሚታገለኝ እንቅልፍ እጄን ሰጠው። ሌሊት ድንገት ስነቃ ቤተ ክርስቲያን ውስጥ የህብረት ዜማ ሰማው። ሰዓቴን ሳይ ከሌሊቱ ዘጠኝ ሰዓት ከሰላሳ ሆኗል። ከመኝታቸው ጋር ሲሄድ አባ መዝገበ ስላሴ የሉም። ወይ የሰው ልጅ ጥንካሬ አልኩና በፍጥነት ልብሴ ለባብሼ ወደ ቤተ ክርስቲያኑ ሄድኩና በሰሜኑ በር በኩል ገባው። ቅድስት ከሚባለው ሁለተኛው የቤተ ክርስቲያን ክፍልና በውጭኛውና ሶስተኛው ክፍል ላይ በምዕራቡ በኩል የሚገኘው ቅኔ ማህሌት የሚባለው በበርካታ ወንድ መነኮሳት ተሞልቷል። ሰዓታት የሚባለውን የኢትዮጵያዊውን የአባ ጊዮርጊስ ዘጋስጫ የጸሎት ድርሰት እያስኬዱ ነው። በ14ተኛው ክፍለ ዘመን የነበረው ይህ ኢትዮጵያዊ ቅዱስ እንደ ቅዱስ ያሬድ ትምህርት አልገባው ብሎ በሐይቅ እስጢፋኖስ በድንጋይ ወፍጮ ለሰባት ዓመታት እህል እየፈጨ ገዳሙን ካገለገለ በኋላ ወደ እውቀትና ጥበብ የመጠቀ ከ14 በላይ አንዳንድ ሊቃዎት ቁጥሩን እስከ አርባ ያደርሱታል ቅዱሳት መጽሐፍትን የደረሰ ጻድቅ ነው። በተለይ ሰዓታት የተባለው የጸሎት ድርሰቱና ዜማው ልዩ ነው። ይህ ድርሰት በጀርመንኛና በእንግሊዝኛ መተርጎሙን አውቃለሁ። ከቤተ ክርስቲያን የጸሎትና የዜማ ክፍሎች በጣም የሚማርከኝ ቢኖር ይኸው ሰዓታት ነው። የዛሬው ሌሊት የምሰማው ጣዕመ ዜማ ግን ቃላት አይገልጹትም። በቃ መካከላቸው ድንግል ማርያም ተቀምጣ እያበረታታቻቸው እነርሱም እያዩት የሚያዜሙ ይመስላል። ራሴን በእነዚህ መነኮሳት መካከል ሳገኘው ከድንቁርናዬና ከጉድፌ ጋር ተዳምሮ ድንገት እርጎ ላይ ዘው እንዳለ ዝም ቢሆንኩ መሰለኝ። ቢሆንም የእኔ ያለ ቦታ የመገኘት የእነርሱን ንጽህና አያጎድፈውም፣ የድንቁርና ዝምታዬም ይህንን ሰማያዊ ዜማ አያደናቅፈውም አልኩና ከአንድ ጥጌጄ ኩርምት ብዬ ቁጭ አልኩ። ዜማው አልፎ አልፎ ልቦናዬን ቢያሸፍተውም በአእምሮዬ ግን ይህ ቦታ ደብር እንጂ ገዳም አይደለም። እነዚህ ሁሉ መነኮሳት ከየት መጡ? አካባቢው የአርሶ አደር መኖሪያ እንጂ የአንድነት ገዳም አይደል? ታዲያ ከየት መጡ እያልኩ በርካታ ጥያቄዎችን ከመላምቶች ጋር መደርደር ያዝኩ። ለማንኛውም ጸሎቱ ሲያልቅ ሁሉም ይታወቃል። ከቤተ ክርስቲያኑ ሲወጡ ተከታትዬ ወዴት እንደሚሄዱ አድራሻቸው የት እንደሆነ እነማን እንደሆኑ ሲነጋ በብርሃን ደርስበታለሁ አልኩና እንደ ዳገት ጅረት ልብን እየሳበ ከሚፈሰው የዜማ ፏፏቴ ራሴን ነከርኩ። ቃላት ሁልጊዜ የልብን ሐሴትም ሆነ ሐዘን የመግለጽ አቅም የላቸውም። ምናልባት በእያንዳንዱ ሰው አእምሮ ውስጥ ያሉ ቃላት ብዛትና ጥራት ይለያይ ይሆናል። ስለሆነም በእኔ አእምሮ ውስጥ ያሉ ቃላትን ባወጣ ባወርድ የህብረ ዜማውን ጣዕምና የተሰማኝን ሐሴት ሊገልጹልኝ የሚችሉትን አጣው። ምን እንደተፈጠረ ባላውቅም ቁጭ ካልኩበት የነቃሁት ግን አባ መዝገበ ስላሴ መጥተው በእርጋታ ሲቀሰቅሱኝ ነው። ሁሉ ነገር አልቆ አባ የቤተ ክርስቲያኑን በሮች እየቆላለፉ ነበር። ያ የቅዱሳን ዜማ፣ ያ ጣዕም ነፍሴን ከደመና በላይ ወደ ሰማያ ሰማያት የሚያመጥቃት ሳይሆን እንደ ሕፃን ልጅ አባብሎ እንዳስተኛኝ ሳስብ ድክመቴና ስጋዊነቴ የተራራ ያህል ገዝፎ ታየኝ። ሌሊት ያየኋቸው መነኮሳት እንዴት እንደመጡ ወዴት እንደሄዱ ሳላይ በእንቅልፍ ሞት ተሸንፌ ያሰብኩትን ሳላሳካ ቀረው። እየተደናበርኩ ተነስቼ ከቤተ ክርስቲያን ወጥቼ ከደረጃው ቁጭ አልኩ። አባ የመጨረሻውን በር በውጭ በኩል ቆልፈው ወደ ዕቃ ቤቱ ሲያመሩ አባ አልኳቸው፣ ከኋላቸው እየተከተልኩ። ሌሊት ያየኋቸው በርካታ መነኮሳት ወዴት ሄዱ አልኳቸው። ወደ ማረፊያቸው ይሆናል እንጂ ልጄ አሉኝ። ወዴት ነው ማረፊያቸው አልኩ በችኮላ። አያ አንተ ነገር ቤተ ክርስቲያን የሚመጣውን የሁሉንም ምዕመናን መነኮሳት ማረፊያ የማውቅ ይመስልሃል? አሉኝ እየተራመዱ። አባታችን ሊነግሩኝ ስላልፈለጉ እንጂ ያውቃሉ። መቼም ይሄ ገዳም አይደለም። እነዚያ ሁሉ መነኮሳት እዚህ መገኘታቸው በጣም እንግዳ ነገር ነው አልኳቸው። ይሆን ይሆናል አሉ። ይተዉት፣ ነገ እንቅልፌን አሸንፌ ሲወጡ ተከታትዬ እነርሱኑ ጠይቃቸዋለሁ አልኳ ኩርፌ እሱ ማለፊያ ሀሳብ ነው አሉና ወደ ፎቁ ወጥተው ልብሳቸውን ቀይረው ወደ ምድጃው ሄደው እሳት አያያዙና ውሃ በበራ አጣዱ። ዕለቱ ሐሙስ በመሆኑ ለእኔ ቁርስ ነገር ለመስራት ፈልገው እንደሆነ ገምቼ አባ ለእኔ ብለው ከሆነ አይድከሙ፣ አሁን ምንም የምቀምሰው ነገር የለም አልኩ። አኩርፌ እንደሆነ ስለገባቸው ልጄ የእኔ ስልጣንና ፍቃድ ባልሆነው ነገር ለምን ትቀየመኛለህ አሉ ትክዝ ብለው። ስሜታዊ መሆን የገባኝና እንደምንም ፈገግ ብዬ አባ በፍጹም አልተቀየምኩትም?። ተቀይሜም አይደለም። በጠዋት ለምግብ ብዙም ፍላጎት ስለሌለኝ ነው። በኋላ ከእርሶ ጋር ቆይቼ ቀምሳለሁ አልኳቸው። በል እንደ ፍቃድህ አሉና ትላንት የጀመሩትን የመቁጠሪያ ስራ ቀጠሉ። እኔም ተጣፍጥፌ በመተኛቴ የተኮማተረውን ጅማቴን ለማፍታታት ፀሐይ ከፈነጠቀችበት ቦታ እጄ ተዘረጋው። በዚህ ሁኔታ በሐዘን ስባዝን ውዬ ወደ ዘጠኝ ሰዓት አካባቢ ሲሆን ከአባ ጋር ምሳችንን በላን። እራታችንንም እንዲሁ ከአካባቢው ነዋሪዎች እንደ ትላንት ሁሉ በሚጣፍጥ የሽሮ ወጥ መጥቶልን በላን። ማታ እንደተለመደው አባ በልዩ ዜማቸው የነዋ ጸሎታቸውን ጀመሩ። እኔ ግን ስትራቴጂ እየቀየስኩ ነበር። መቼም እንደ ትላንቱ ሌሊት ለጸሎት መምጣታቸው አይቀርም። ማድረግ ያለብኝ ከቤተ ክርስቲያኑ ሲወጡ ተከታትዬ በአካባቢው የሚኖሩ መነኮሳት መሆናቸውን ወይም በዚድ በደን ውስጥ የሚኖሩ ስውራን መሆናቸውን አያለሁ። ሲወጡ ከስር ከስር እየተከተልኩ እስከ መጨረሻው ሄዳለሁ። በእርግጥም ስውራን ከሆኑ ከፊቴ በቅጽበት ሲጠፉ ማየት እችላለሁ። በዚህ መሰረት የዚህን ሞገደኛ ደን ምስጢር ስውራን ቅዱሳን ወይም ሌላ ኃይል መሆኑን አረጋግጣለሁ ማለት ነው አልኩ። ቀጠልኩና በዚህ መካከል ትልቁ ችግሬ እንቅልፌ እንደሆነ አሰብኩ። ይህንን ድካሜን የሚያባብሰው ደግሞ የቅዱሳኑ ጣዕመ ዜማ ነው። በመሆኑም ቤተ ክርስቲያን ከገባሁ እንደ ትናንቱ ዜማቸው አባብሎኝ መተኛት የማይቀር ነው። እናም የተሻለው ዘዴ እዚሁ ዕቃ ቤት መኝታዬ ላይ ቆይቼ ወደ አስር ሰዓት ተነስቼ ከበሩ ላይ መጠበቅ ነው ብዬ ወሰንኩ። በእርግጥ ይህን ያክል መሬት ላይ እየተንከባለልኩ እያደርኩ ስራዬን ትቼ ለመጣሁበት ጉዳይ እንቅልፍ እንቅፋት መሆኑን ሳስብ ምን አይነት ድካም ነው አልኩ። ሞባይሌን ለአስር ሰዓት ሩብ ጉዳይ ሲሆን እንዲቀሰቅሰኝ ማንቂያ ደወል ሞላውና ጸሎት ቢጤ ለማድረግ ሞከርኩ። በኋላ ሳስበው የኔን መያዣ መጨበጫ የሌለውን ጸሎት ከማነበንብ የአባን ዜማዊ ጸሎት እየሰማሁ ፈጣሪ ሆይ እኔንም አስበኝ ብል ይሻላል አልኩና ተኝቼ ማዳመጥ ቀጠልኩ። አቤት የአባ ድምፅ በአካባቢው ከሰፈነው ጸጥታና ጨለማ ጋር ተዳምሮ መቼም ልዩ ነው። ደስ የሚልና እርገት ያለ ስሜት ውስጤን ሲሞላው ተሰማኝ። ቆየት አለና ደግሞ እንቅልፍ ባህር ላይ ሲያንሳፈፈኝ ታወቀኝ። ህልም የለ ቅዠት የለ ድብን ያለ እንቅልፍ እንደወሰደኝ ያወቅኩት ድንገት ባንዬ ከመኝታዬ ተስፈንጥሬ ስነሳ ነበር። የፈጣሪ ያለህ ፀሐይ ወጥታለች አልኩና ሰዓቴን ሳይ አንድ ሰዓት ከአስር ይላል። እየተደናበርኩ ልብሴን ለብሼ ወደ ታች ወረድኩና ወደ ውጭ ወደ ቤተ ክርስቲያኑ ስመለከት አባ መዝገበ ሥላሴ የቤተ ክርስቲያኑን በርና መስኮት ቆልፈው ወደ እኔ አቅጣጫ እየመጡ እንደሆነ አየው። መሬት ላይ ተደፋውና ስቅስቅ ብዬ አለቀስኩ። እንዴት ሁሉንም ነገር እርግፍ አድርጌ መጥቼ ሳበቃ እንደ አህያሬ ሰው ድቅ ያድራለሁ። የሞላሁት ማንቂያ ደውልስ ለምን አላነቃኝም? እኔ ራሴስ ቢሆን ለወትሮ ከ11 ሰዓት ተኩል በላይ መቼ እንቅልፍ ይወስደኛል ብዬ በጣም ተበሳጨው። ደህና አደርክ የኔ ልጅ አሉኝ አባ ከእኔ ጋር ሲደርሱ። ምን ደህንነት አለኝ አባ አልኳቸው። መስቀላቸውን ካሳለሙኝ በኋላ ምን ነው ምን ሆንክ? ምን አገኘህ አሉኝ። በቃ እንቅልፍ ጥሎኝ ገና አሁን መንቃቴ ነው አልኳቸው። ይሄ ስጋ መች እንዲህ በቀላሉ ይገዛል ብለህ ነው አሉኝ። እረ እኔ እንደዚህ ሆኜ ጭራሽ የሞት ያክል በእንቅልፍ ተሸንፌ አላውቅም ነበር አልኳቸው። ይሆናል ቢሆንም ይህን ያክል የሚያስከፋ ነገር የለውም አሉ። ለምን አልከፋ አባታችን? ትላንት ያየኋቸው ቅዱሳን ማንነታቸውን ንገሩኝ ብሎት እርሶም ፈቃደኛ አልሆኑም። ዛሬ ተከታትዬ ያያቸዋለሁ ስል ደግሞ ይኸው ተኝቼ ቀረው አልኩ በምሬት። ያየሃቸው መነኮሳት እኮ ምንም የተለየ ነገር የላቸውም አሉኝ። እንዴ ዜማቸው፣ እርጋታቸው እኮ ልዩ ነው። ደግሞስ ያንን ያክል መነኮሳት ከዚህ የገጠር መንደር ይኖራሉ ተብሎ አይታሰብም አይደል? አንዳች ምስጢር እንዳለው እረዳለሁ እርሶ ባይነግሩኝም አልኳቸው። አየህ የኔ ልጅ ያየሃቸው የተለዩ መነኮሳት ናቸው ብለህ ብታምን ኖሮ አትተኛም ነበር። ምን ላድርግ አባ፣ እኔ እንደነካኝ እኮ አላውቅም። ለማንኛውም ወይ እይታህን ወይ እንቅልፍህን መምረጥ ይኖርብሃል አሉ ወደ ቤት እየገቡ። ምን ማለት ነው አልኳቸው ግራ ተጋብቼ። ያየኸው ካስደነቀህ እንቅልፍ ሊያስቸግር አይችልም። እንቅልፍህ የሚበልጥብህ ያየኸውን በሙሉ ልብ ባለመቀበልህ ነው አሉና በዚያ ላይ ደግሞ አሉና ዝም አሉ። የሥራ ልብሳቸውን እየለበሱ ነው። በዚያ ላይ ደግሞ ምን አልኳቸው። ከምታየው ነገር ለህይወት የሚጠቅም ነገር ለመገብየት ሳይሆን ዝም ብሎ ምስጢር የማወቅ ጉጉት ብቻ ነው ያለህ አሉ አባታችን። እኔ እንጃ ብቻ ተምታቶብኛል። እንዲያውም የዚህም ቤተ ክርስቲያን ደን ምስጢር ለማወቅ በሞከር ቁጥር የበለጠ ህይወቴ እየተምታታብኝ መጣ አልኳቸው። ዛሬ የሚሰሩት የቀንድ ዋንጫ በመሆኑ እሳት አቀጣጥለው እያፋፋሙ ነው። ለመሆኑ የዚህም ቦታ ምስጢር ሳታውቀው ቢቀር ምን ይጎልብሃል? አሉኝ አባታችን። እውነቱን ልንገሮት የዚህም ቦታ ሚስጥር ካላወቅ ህይወቴ ጎዶሎ መሆን ብቻ ሳይሆን ባዶ ይሆናል አልኳቸው። ቀጠልኩና አንድ ነገር ፈልጌ ሳጣ ጠብቄ ሲቀር እያንኳኳው ሲዘጋብኝ፣ በተለይ ደግሞ የተከለከልኩ ሲመስለኝ ነፍሴን በልት ትናጣለች። ደስታዬና ሰላሜ ጠፍቶ በመረበሽ እሞላለሁ አልኳቸው የልቤን አውጥቼ። ሁሉን ነገር መፈለግ፣ ሁሉን መሻት፣ ያለ ገደብ ለመኖር ማሰብ የዚህ ዓለም ጣጣ የድካም ምንጭ ነው አሉ አባ። አየህ ልጄ፣ የፈለግከውን ነገር ብታገኝም የሚቀር መኖሩ ሙን ነው። ምስጢራትን ሁሉ ያወክ ቢመስልህም በዚህ ዓለም ከአንተ ሕሊና በላይ የተሰወረ ብዙ ነገር ይኖራል ብለው በረጅሙ ተነፈሱና እናም የሚሻለው የምትጠቀምበትን ያክል ብቻ እወቅ፣ የሚያጠግብህን ያክል ብቻ ብላ፣ የሚያረካህን ያክል ብቻ ጠጣ። ሁሉን ነገር ማጣት ሰቀቀን ቢሆንም ሁሉን ነገር ማግኘትም እዳ ይሆናል። ምንም አለማወቅ ባዶነት ቢሆንም ሁሉን ማወቅ ደግሞ ሸክምም ይሆናል አሉና ዋንጫውን በእሳት ማጋሉን ቀጠሉ። በውስጤ ግን እኔን በእሳት እያጋሉ የሚቀጠቅጡኝ መሰለኝ። መዋረድ መጥፎ ቢሆንም መከበርም ኃላፊነት አለው። መከልከል ቅሬታ ቢፈጥርም ሁሉን ማድረግ መቻል ግን ይሰለቻልና እርካታ የለውም አሉ እንደዋዛ። የሚሉት ነገር እውነት እንደሆነ ባውቅም ልቤ ግን ሸፍቷል። አሁንም የዚህን ቤተ ክርስቲያን ምስጢር ለማወቅ ይዳክራል። አባታችን የሚያዝኑልኝ ከሆነ በትንሹም ቢሆን የዚህን ቤተ ክርስቲያን ደን ምስጢር ይንገሩኝ። እንዲሁ እንዴት ቢገፋፉኝ ግን ባዶ ሕሊናና ደካማ ሰውነቴን ይዤ የሚሄድ መሆኑን ይወቁት አልኩና ለማንኛውም የመጨረሻ ሙከራ ዛሬ ማታና ሌሊት አደርጋለሁ። ካልተሳካልኝ መድኃኒት ይዤ ሳይሆን የህሊና በሽታ ተሸክሜ እያዘንኩ ሄዱቦታለሁ ብዬ አማረርኩ። ፈገግ ሲሉ አየኋቸው። የተለመደው የስራ ዜማ ተጀመረ። እኔም ማስታወሻ አውጥቼ መመኖጫጨር ጀመርኩ። በመጣሁበት ጉዳይ ላይ አባ ምንም አይነት ፍንጭ እንደማይሰጡኝ ተረዳው። ድጋሜ ወደ ደኑ ለመሄድ አስቤ ገና ሀሳቤን ሳልጨርሰው የፍርሃት ስሜት እንዳደረብኝ ስረዳ ከዚህ በላይ መዳፈር እንደሌለብኝ ወሰንኩ። ይሁንና የቀረችኝ አንዲት ሌሊት በአግባቡ ልጠቀምባት ግን ቆርጫለሁ። በምንም ምክንያት በእንቅልፌ ምክንያት አጋጣሚውን እንዳላሳልፍ ተሰልፍ ያለው ከአባ ጋር ከተደበቀው የምስጢር ጉዳይ ወጥተን ስለ አስተዳደጋቸውና ስለ ማንነታቸው በመጠኑም ቢሆን እያጫወቱኝ ውለን ሰባት ሰዓት አካባቢ መኝታዬ ሄጄ ለማረፍ ፈለግኩና አባን ነግሬ ወጥቼ ጋደም አልኩ። መቼም የሰላም እንቅልፍ በገፍ ያለበት ቦታ ነውና ወዲያው ድብን ያለ እንቅልፍ ወሰደኝ። የነቀሁት! አባ ምሳ እንድበላ ሲቀሰቅሱኝ ነበር። ጥሩ እንቅልፍ በመተኛቴ ደስ አለኝ። ከወዲሁ የሌሊቱን ሂሳብ ማወራረድ ለወሳኙ ፍልሚያ ይረዳኝ ይሆናል በሚል ተስፋ ምሳችንን በልተን ስንጨርስ ቢጫ ጀሪካኖቹን ይዤ ውሃ ቀድቼ ልምጣ ብዬ ወደ ታች ወደ ምንጭ ወረድኩ። ትንሽ እየተዘዋወርኩ አካባቢውን ከቃኘሁና ሰውነቴንም በደንብ ካፍታታው በኋላ ውሃውን ቀድቼ ዳገቱን መውጣት ስጀምር ጦጣዎች ከሰሞኑ በበለጠ እኔ ወደምመጣበት መንገድ አካባቢ በመምጣት እርስ በርስ እንደሚጣሉ አይነት መረባበስ ጀመሩ። ወደፊት ዳገቱን በወጣው ቁጥር ወደ እኔ አቅጣጫ እየተከተሉ ይጯጯሁ ጀመር። ለበርካታ ጊዜያት በበርካታ ደኖች ውስጥ መዋል ብቻ ሳይሆን እያደርኩ የምርምር መረጃዎችን ሰብስብ ያለው። አንድም ቀን ግን ከአድናቆትና ከደስታ በስተቀር የፍርሃት ስሜት ተሰምቶኝ አያውቅም። አሁን ግን የጦጣዎቹ ድርጊት የሆነ ሽብር ለቀቀብኝ። ሆን ብለው እኔን ለማሸበር የሚሰሩት ቲያትር መሰለኝ። ብቻ ፈጠን ብዬ እያለከለኩ ቤተ ክርስቲያኑ ቅጽር ስገባ የፍርሃቱ ስሜት ለቀቀኝ። ውሃውን ይዤ ወደ ዕቃ ቤቱ ስገባ አባን ተነስተው ተቀበሉኝና መረቁኝ። በነገራችን ላይ ዋናው የዕቃ ቤቱ በር ምንጊዜም እንደተቆለፈ ነው። አባ ዕቃቸውን የሚያስቀምጡት ከዕቃ ቤቱ ተቀንሶ በተሰራች ክፍል ውስጥ ነው። ማታ ሲመሽ እራት በልተን አመስግነን ወደ መኝታ ቦታችን ስናመራ ቀን የገባሁትን ቃል ለመጠበቅ ጫማዬንና ልብሴንም ሳላወልቅ ግድግዳውን ተደግፌ በባትሪ መጀመሪያ ጸሎት አድርሼ ከዚያም መጽሐፍ ማንበብ ጀመርኩ። አባ የተለመደ ጸሎታቸውን ጀምረዋል። ትንሽ ቆይተው ደግሞ በዜማ እንደሚያደርሱ አውቃለሁ። ይህ ዜማቸው እንዳያባብለኝ ጆሮ መስጠት እንደሌለብኝ ወስኛለሁ። ምሽቱ እየገፋ ሲሄድ የአባ ዜማም ጨለማውን እየሰነጠቀ ወደ እኔ ጆሮ ደርሶ ልቤን ለማሸፈት መሞከሩ አልቀረም። ቢሆንም እጅ መስጠት የለብኝም አልኩና ተነስቼ ከመኝታዬ ላይ ቆምኩ። አባ ጸሎታቸውን ጨርሰው መኝታቸው ላይ ጋደም አሉ። አሁን ድሉ የኔ እየሆነ ነው። ትንሽ ቆይተው እንቅልፍ እንደወሰዳቸው ባተነፋፈሳቸው ተረዳው። ማንበቡን ትቼ በጸጥታ ሁሉንም ነገር መከታተል ያዝኩ። ከደን ውስጥ የሌሊት አራዊቶች ድምፅ አልፎ አልፎ ይሰማል። በተረፈ ጸጥ እንዳለ ነው። እንቅልፍ ድንገት ይው ብሎ እየመጣ ያንገዳግደኛል። ወይ ጉድ አልኩ። በአሁኑ ዘመን ሰው በተለይ በምዕራቡ ዓለም የሚጨነቀው በእንቅልፍ እጦት ነው። ለዚህም ሲባል ከባድና ውድ የእንቅልፍ ማስወሰጃ ክኒንና መርፌ ተፈልስፈዋል። የእንቅልፍ ማጣት እንጂ የእንቅልፍ መብዛት ችግር ሆኖ አልተነሳም። እኔ ግን ይኸው እዚህ በእንቅልፍ ብዛት መከሬ ነው ያለው። በነገራችን ላይ ብዙ ጊዜያት እኔም በእንቅልፍ እጦት ተቸግሬ ያውቃለሁ። አሁን ግን ይኸው ከእንቅልፍ ጋር እታገላለሁ። ሰዓቴን ሳይ ገና ከሌሊቱ ሰባት ሰዓት ከሀያ ነው። አቤት ይህን ያክል ጊዜ ነው ለካ በየቀኑ ምንተኛው አልኩ። እንዲህ እየወደቅኩ እየተነሳው ከእንቅልፌ ጋር ስታገል አባ መዝገበ ስላሴ ከእንቅልፋቸው ተነስተው ከመኝታቸው ላይ ኩርትም ብለው ጸሎት መጀመራቸውን ተረዳው። ሰዓቴን ሳይ ለዘጠኝ አምስት ጉዳይ ይላል። ግሩም ነው። አሁን ወደ ቤተ ክርስቲያኑ መሄጃቸው ሰዓት ተቃርቧል። ከውጭ የሚመጡ ሰዎችም ከየት አቅጣጫ እንደሚመጡ ማየት እችላለሁ አልኩና የበለጠ ንቃት ጨመርኩ። የሚገርመው ግን ሰዓቱ እየገፋ ቢሄድም አባ ከመኝታቸው ላይ ሆነው ጸሎታቸውን በለሆስ አስቀጠሉ እንጂ ወደ ቤተ ክርስቲያኑ ለመሄድ አለመነሳታቸው ነው። ሰዓቴን ደጋግሜ ያየው ወደ አስር ሰዓት እየተጠጋ ነው። ምንም አይነት እንቅስቃሴ ቤተ ክርስቲያኑ አካባቢ አይሰማም። ሰዓቱ እየገፋ በሄደ ቁጥር ግራ መጋባቴ እየጨመረ መጣ። ከሌሊቱ ለ10 ለ11 ሰዓት ሩብ ጉዳይ አካባቢ አንድ ቄስና አንድ ዲያቆን እየተነጋገሩ ወደ አጸዱ ሲገቡ ሰማው። ከዚያም ዲያቆኑ እኛ ወዳለንበት መጥቶ አባን ተጣራ። እንዴት አደር ክፍሬው እንካ ቁልፉን አሉና በደረጃው ወደ ታች ወረወሩለት። ዲያቆኑ በያዘው ባትሪ ቁልፉን ፈልጎ አነሳና ወደ ቤተ ክርስቲያኑ አመራ። አከታትለው ሌሎች ካህናት እየደረሱ እንደሆነ ተረዳው። አባም ለባብሰው ወደ ቤተ ክርስቲያኑ ሲሄዱ ተከታትዬ ሄድኩና ውስጥ ገብቼ ሳስተውል ሶስት ቄሶች፣ ሁለት ዲያቆናትና አንድ ትልቅ አባት ብቻ እንዳሉ አየው። ከአንድ ቀን በፊት ያየኋቸው መነኮሳት ፈጽሞ እንደሌሉ ተረዳው። ያገኘኋትን አንዲት ወርቃማ እድል እንቅልፌን መቋቋም አቅቶኝ እንዳሳለፍኳት ሲገባኝ ሐዘኔ በጣም በረታ። የሆነ አልቅስ አልቅስ የሚለኝ ስሜት መጣና እምባዬን ያጎርፈው ጀመር። የተለመደው የኪዳን ጸሎት ተደርሶ ከዚያ ቅዳሴ ተገባ። ቀስ በቀስ የአካባቢው ህዝብ ሴቱም ወንዱም መጠራቀም ጀመሩ። የደኑ የኃይል ምስጢርም ከነዚያ ቅዱሳን መነኮሳት ጋር የተያያዘ እንደሆነ ወደ ማመኑ ተቃረብኩ። ምስጢሩን መፍታት ቀርቶ ዜማቸውና ገጽታቸውን እንኳን በአግባቡ ጠግበው ኖሮ አልኩ። በእርግጥ ከዚህ ክቡር ምስጢር ለመካፈል የሞራልም ሆነ የእምነት ብቃት የሌለኝ መሆኑ ግልጽ ነው። የሳይንስና የአመክንዮ እውቀት ደረጃዬም ገና ብዙ የሚቀረው እንደሆነ እረዳለሁ። ብቻ ተስፋ በመቁረጥና ሌላ ልሞክረው የምችለው ምን ዘዴ ይኖራል በሚለው መካከል ልቤ ዥዋዥዌ እየተጫወተ ስርዓተ ቅዳሴው አብቅቶ ስርወተ ህዝብ ሲሆን ወደ ማረፊያ ሄጄ እቃዬን መሸካከፍ ጀመርኩ። በርካታ እናቶች ለአባ በአገልግልና በሳህን እንጀራ በቅልና በፕላስቲክ ጀሪካን ደግሞ ጠላ አምጥተው ከስራ ቦታቸው ላይ ደርድረዋል። አባ መዝገበ ስላሴ በአካባቢው ምዕመናን ዘንድ በጣም የሚወደዱ እንደሆኑ ለመረዳት አላዳገተኝም። ከቤተ ክርስቲያኑ መጥተው ሲወጡ ሁሉም መስቀላቸውን ለመሳለም ወደ እርሳቸው ይፋጠናሉና እርሳቸው ቆም ሄድ እያሉ እያሳለሙ በዚያውም ያ ልጅሽ ተሻለው ወይ እናትሽ እንዴት ናቸው? ወንድምሽ ድህና ተመለሰ? ያ የተሰበረው ወይፈን እንዴት ሆነ? ከአባት ጋር ተስማማችሁ? ይላሉ የሁሉንም ጓዳ ጎድጓዳ የሚያውቁ ችግርና ብሶት የሚካፈሉ እንደሆነ ይታወቃል። እናቶች ነጠላቸውን ካፋቸው ላይ ጭነው መሬት መሬት እያዩ የሆነ ነገር በቀስታ ይነግሯቸዋል። እርሳቸውም ግልዴን ለማታስብ የኔ ልጅ እኔ ቀስ አድርጌ ያዋየዋለሁ ይላሉ። አባ እየተራመዱም እየቆሙም ተቀምጠውም ሁሉንም እንደየችግሩና ምስጢሩ ሲያነጋግሩና ሲያጽናኑ ከቆዩ በኋላ ወደ ዕቃ ቤት ገብተው የለበሱትን ጋቢ መኝታቸው ላይ ጥለው ውሃ ቀርተው እጄን እንድታጠብና እህል ውሃ እንድቀምስ አሳሰቡኝ። ዛሬ ያው ቀኑ ቅዳሜ ነው። ወደ ገበያ ወጥቼ የሰራኋቸውን ዋንጫዎችና የጸሎት መቁጠሪያዎች ይሸጣለሁ። ከቀናኝም በዚያው አንዳንድ ነገሮች ይሸምታለሁ አሉ። የት ነው ገበያችሁ? ሩቅ ነው አልኳቸው። ሩቅ የሚባል እንኳን አይደለም፣ እንዲያው ግፋ ቢል አንድ ሰዓት ቢወስድ ነው አሉ። በዚህ ሁኔታ ምሳችንን በልተን ከጨረስን በኋላ እኔም ኮተቴን ሰባስቤ ለጉዞ ዝግጁ ሆንኩ። አባ ወደ ገበያ የሚወስዷቸውን ምርቶቻቸውን በጥንቃቄ አስረው በማዳበሪያ ከረጢት ከተው በዱላቸው ሰክተው በትከሻቸው ለመሸከም ሲዘጋጁ አባ አልኳቸው። አቤት የኔ ልጅ አሉ። በቃ ጨከኑ ማለት ነው። ምንም ፍንጭ ሳላገኝ እንድመለስ ፈረዱ ማለት ነው አልኳቸው። ፈገግ ብለው አያንተ አንተ ነገር አሉና መቆጣጠራቸው መቆጣጠራቸውን ቀጠሉ። ለጉዞ ዝግጁ አደረጉና መጣሁ ብለው ወደ ቤተልሔሙ ሄዱና ብዙ ቆይተው መጡ። ምን ነው በደህናዎት ነው አልኳቸው። እረ ደህና ነኝ፣ አንድ የምከውነው ጉዳይ ኖሮኝ ነው አሉና እቃቸውን አውጥተው የእቃ ቤቱን የውጭ በር ቆለፉና የቋጠሩትን በምርኩዛቸው ላይ ሰክተው ለጉዞ ዝግጁ ሆኑ። እኔም የእይታ መሳሪያውን በጀርባ ያዝዬ ሌላውን በሁለት እጆች አንጠልጥዬ እርሳቸው እንዲቀድሙ ጠየኳቸው። ኃይለ ጊዮርጊስ አሉኝ በክርስትና ስሜ። መጀመሪያ እንደመጣው አስቡኝ ብዬ ነግሬያቸው ነበር። እስካሁን አንድ ጊዜም ሳያነሱት አሁን በዚህ ስም ሲጠሩኝ ልቤ ድንግጥ አለ። ምኞትህና ፍላጎትህ ምን እንደሆነ አውቃለሁ የተማርከው ትምህርት ብዙ እንድትጠይቅ እንደሚገፋህም እረዳለሁ። የሆነ ሆኖ ማወቅ የምትፈልገው ነገር በእኔም በአንተም ፍላጎትና እውቀት የሚሆን አይደለም። ለማንኛውም ፍላጎትህና ጉጉትህ ከክፋት የመነጨ ባለመሆኑ የቦታውን ምስጢር ለማወቅ ከሚፈቅዱት መልእክት ይዤልሃለሁ አሉ ፈገግ ብለው። ምንድን ነው አባ አልኳቸው መጠን በሌለው ጉጉት። ልነግርህ እኮ ነው አስቸኩል። አሁኑኑ የሚፈጸም ነገር የለም ገበያው ስንደርስ እነግርሃለሁ። አሁን ሳይረፍድ እንሄድ አሉ። እሺ አባታችን አልኩና በደስታ ተከተልኳቸው። የእሳት ብልጭታ የምትሆን ምልክት እንኳን ባገኝ ምን ያክል ተስፋ እንደሚሆነኝ ልገልጽላቸው አልችልም አልኩና መንገዳችንን ቀጠልን። እርሳቸው ከፊት እኔ ከኋላ ሆኜ መጓዝ ጀመርን። የተሸከምኩት የእይታ መሳሪያ በጣም እየከበደኝ መጣ። ምንም ስላልጠቀመኝ ነው መሰለኝ ሶስዶ ሳይከብደኝ አሁን ስመለስ በጣም ታወቀኝ። አባ መዝገበ ሥላሴ ሰው ለመሳለም ሲያስቆማቸው ካልሆነ በስተቀር ማዜማቸውን ቀጥለዋል። አንዳንዴ በዜማው ከመመሰጣቸው የተነሳ ወደፊት ደርደር ይሉና ጎንበስ ብለው ቀና ይላሉ። ይህንኑ ይደጋግማሉ። ከግማሽ ሰዓት ጉዞ በኋላ ቀጥ ያለ ዳገት መውጣት ጀመርን። ዳገቱን ጨርሰን ብቅ ስንል በቁጥር ትንሽ ቤቶች ያሉባት መሀል ለመሀል አዲስ አስፋልት የተነጠፈላት ከተማ መድረሳችንን አወቅኩ። ከከተማው በስተደቡብ ምስራቅ በኩል በተፈጥሮ ደን የተከበበ ቤተ ክርስቲያን ይታያል። አባ ወደ ደኑ አቅጣጫ ተጓዙና አንድ አስር ሜትር ገባ ብለው ጓዛቸውን አወረዱና ተሳለሙ። እኔም እንደዚያው አደረግኩ። አባ አጭር ጸሎት አድርገው አረፍ እንዳሉ ይህች ከተማ ማን ትባላለች? አልኳቸው። ጅባ ስራ ጅብ አስራ ቤተ ክርስቲያን ቤተ ክርስቲያኑ ደግሞ ጅብ አስራ ማርያም ትባላለች አሉ። ፈገግ አልኩ። ይህችን ከተማ ስሟ በዘፈን ሲነሳ ቀደም ብዬ አውቃለሁ። ስሟ የገነነ ቢሆንም ከተማዋን ሳያት ግን አነሰችብኝ። አብዛኛው የሀገራችን ከተሞች ስማቸው የገነነ ሆኖ በአካል ሲታዩ ለምን እንደሚኮሰምኑ አይገባኝም። ለማንኛውም እኔ እየተከተልኩ እርሷ እየመራችኝ መቼ የሚብላው ብላ ጅብ አስራ ቆጀችኝ የተባለላት ስሟ በዘፈን የገነነላት ትንሽዬ ከተማ ናት። አባ እረፍት ካደረጉ በኋላ ከተቀመጡበት ተነሱና ከደረት ኪሳቸው አንድ የተጣጠፈ የለሰለሰ ብራና አውጥተው ማወቅ የምትፈልገው ሚስጥር እንዲገለጽልህ ልብ ብለህ ስማኝ አሉና ከዚህ ብራና ላይ ስማቸው የተጻፉ ሶስት እጾች አሉ። ከተጠቀሱልህ ቦታዎች ብቻ ሄደህ ይዘህ ተመለስ። ያን ጊዜ ማወቅ የምትፈልገው ምስጢር ይገለጽልሃል። እጾቹን ሳትይዝ ግን ድጋሚ ወደ ተቀደሰው ቦታ በምንም ምክንያት እንድትመጣ አልተፈቀደልህም አሉኝ ፈርጠም ብለው። ከዚያም ከአራት ታጥፎ የታሰረውን ብራና ሰጡኝ። ከምድር ዳርቻም ቢሆን ይዤ እመጣለሁ። እንኳን የተስፋ ቃል ሰጡኝ እንጂ ሌላው እዳው ገብስ ነው ብዬ አሰብኩና ፊቴ ፈካ። በቃ ሂድ ብረር ብረር የሚለኝ መጣ። ደስታዬ ግን ብዙ አልቆየም። አባ ወደ እኔ ጠጋ ብለው የግራ እጃቸውን ከትከሻዬ ላይ ጭነው በቀኝ እጃቸው አመልካች ጣት እየቀሰሩ ኃይለ ጊዮርጊስ ልብ በል ሌላም ትእዛዝ አለ አሉ። ምንድን ነው አልኳቸው በመገረም። በፍለጋው በመድከምም ሆነ በመሰላቸት በዚያው መቅረትም አልተፈቀደልህም። ወደ ቅዱስ ቦታ ለመመለስ በዘገየህ ቁጥር የኋለኛው ዘመንህ እንደ ምንጣፍ ወደ አንተ እየተጠቀለለ ይቀርባል አሉ። እንዴ ምንድን ነው የሚሉኝ? አልኳቸው በድንጋጤ። ይህ ትእዛዝ የፍላጎትህ መልስም ቀኖናህም ጭምር ነው፣ እግዚአብሔር ይርዳህ ብለው መስቀላቸውን አሳልመውኝ ቋጠሯቸውን አንስተው ወደ ገበያው ሲያቀኑ እኔ ባለሁበት ፈዝዤ ቀረው። እኔ እየተከተልኩ እሷ እየመራችኝ መቼም ይብላው ብላ ጅብ አስራ ቆየችኝ የሚለውን ግጥም እንደገና ሳስብ ለእኔ የተገጠመ መሰለኝና የምጸት ፈገግታ ፈገግ አልኩ። አሳ ጎርጓሪ ዘንዶ ያወጣል አለ የአገሬ ሰው አልኩና መሬት ላይ በቁሜ ዘፍ አልኩ። ወዲያው ሞባይሌን አውጥቼ ለዶክተር ክብረ በዓል ደወልኩ። ሀሎ ወንድም ሲሳይ ሲለኝ ዶክተር ክብረ በዓል የት ነህ? ጅባ ስራ ከምትባል ከተማ ነኝ። እባክህ ቶሎ ልትመጣልኝ ትችላለህ? አልኩት። ደህና አይደለህም እንዴ አለኝ። ደህና ነኝ ብቻ ታክቶኝ ነው አልኩት። ከተማዋን አውቃታለሁ። በአጋጣሚ ብዙ ሩቅም አይደለሁም። በግማሽ ሰዓት ውስጥ ደርሳለሁ! አለኝ። መሬት ላይ በጀርባ የተኛው ጭንቅላቴ በዱላ የተመታ ያክል ተናውጧል። የሚደንቀው ግን ብራናውን ገልጬ ለማንበብ አለማሰቤ ነበር። በኋላ ላይ ሳስበው ገልጬ ለማንበብ ብሞክር ኖሮ ግራ መጋባቴ ጨምሮ ወደ እብደት ባመራኝ ነበር። የዶክተር ክብረ በዓል ስልክ እስኪያነቃኝ ድረስ የት እንዳለው እንኳን ረስቼዋለሁ። መኪናዋን አስፓልት ዳር ቆማ አየኋት። በፍጥነት ተራመድኩና የኋላውን የመኪናውን በር ከፍቼ እቃዬን ካስቀመጥኩ በኋላ ጋቢና ሄጄ ዘፍ አልኩና በሩን በኃይል ዘግቼ ዶክተር ክብረ በዓልን ሰላም እንኳን ሳልለው እባክ ወደ ባህር ዳር ወደ ቤቴ በተጫለ ፍጥነት ንዳው አልኩት። ይህን ሁሉን ትረካዬን ስጨርስ ሺፈራው አይኖቹ በመገረም አፍጥጠው እያዩኝ ነበር። በምዝምታ ከቆየም በኋላ ይህ ሁሉ ሚስጥር፣ ይህ ሁሉ ድንቅ ነገር በዙሪያችን እያለ የእኔ ቢጤዎቹ ባይተዋር ሆነን የከበረውን እየናቅን የተሰወረውን እንደሌለ እየቆጠርን በግብዝነት ህጋዊ በሚመስል የወንብድና ህይወት ዘመናችን ማለፉ ያሳዝናል አለና ታዲያ እንድታመጣ የታዘዝከውን እጾች ማግኘት ቻልክ አለኝ አሁንም በጉጉት ሲፈራው ነገሩ እንዲህ በቀላሉ የሚሳካ አልነበረም አልኩና ትእዛዙ በስውር መጻፉን ያንንም ለመረዳት አቡዳቢ ሙዚየም ፍንጭ እንዳገኘው በዚያ ተመስርቼ መልእክቱን እንዳነበብኩ ወደ መተማ የሄድነውም አንደኛውን ንጽ ለመፈለግ እንደነበረና አሁን ሁሉንም አግኝቼ ወደ ቅዱሱ ስፍራ ላመራ እንደሆነ በዝርዝር ተረኩለት። ድንገት ዘሎ ተነሳና ወደ እኔ መጥቶ አቅፎ ሳመኝና ሲሳይ በዚህ የተቀደሰ ጉዞ ከመጀመሪያው ያልነበርኩ ሰው አሁን መጨረሻ ላይ አብሬህ ልሂድ ብዬ አላስቸግርህም። ደግሞስ እንደ እኔ አይነት ሰው እንዴት ፊታቸውን ያየዋል? ብቻ ግን እንደ ሚስተር አንቶን ለእኔም ቀሪ ዘመኔ ከወንብድና እንዲርቅ ከገንዘብ ቁራኛ እንዲላቀቅ አስቡኝ በልልኝ አለኝና እያነባ በልተነስ እንጂ ጉዞህን ቀጥል አለኝ። እኔማ ባህር ዳር ሄጄ አድሬ ነገ በጠዋት ሊሂድ ወይስ ዛሬውኑ በዚሁ ልቀጥ እያልኩ እያመነታው ነበር አልኩት። የምን ባህር ዳር ነው አለኝ ቆጣ ብሎ። በሁኔታው ሳኩና ለማንኛውም ዶክተር ክብረ በዓልን ላማክር ብዬ ስደውል ስልኩ ጥሪ አይቀበልም። ደጋግሜ ሞከርኩ። አሁንም መልስ የለም። በጣም አሳሰበኝና ሽፈራው ዶክተር ክብረ ባሌት እንዳለ ታውቃለህ አልኩት። እርሱም እንደ ጠፋበት ነገረኝና አንተ ካላወቅ እኔ ማውቅ ይመስልሃል? ክብረ በዓል እኮ በየጊዜው ከእኔ በመንፈስ እየራቀኝ እንደሄድ አውቃለሁ። ከእኔ በመራቁም አልፈርድበትም። ለነገሩ አሁን አሁን አብሮ አደጌና የማውቀው መሆኑንም እጠራጠራለሁ አለኝ ትክዝ ብሎ። ዶክተር ክብረ በዓል ማናንጅችንም በደንብ ልናውቀው አልቻልንም፣ ከእኛ በእጅጉ የገዘፈ ነውና። ለማንኛውም ግን በዚህ ወቅት እርሱን ማጣቴ የሚረብሽ ነው አልኩት። ይገባኛል አለና መኪናዬ ድረስ ትከሻዬን አቅፎ ሸኘኝ ሽፈራው። በዚህ መሰረት ከቀኑ ወደ አስር ሰዓት አካባቢ ሙሉ ክብ የሰራ አርካም የውዴታ ግዴታ ጉዞዬን ጨርሼ ሶስቱን እጾች ይዤ እርግማንን በበረከት ድፍረትን በይቅርታ ምስጢርን በመረዳት ለመቀየር ወደ ሞገደኛው ቤተ ክርስቲያን ደን ወደ ሳይት 09 ወደ ቅዱሱ ስፍራ አመራሁ። በውረትና በጉጉት የጀመርኩት ሚስጥር ማነፍነፍ እንዴት ዋለ ዋጋ እንዳስከፈለኝ አስቤ ሲያንሰኝ ነው አልኩ። በምን ምክንያት እንዴት ባለ ሰበብ ወደዚህ መንከራተስ እንደገባው ሳስብ ህይወት በጣፈንታና በአስደናቂ ገጠመኞች የተሞላች መሆኗ ታሰበኝ።